آه، بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده آه، أعوذ بالله السميع العليم من الشيطان الرجيم ملو يعرقات قد أبت جواب القسم بالال إنما توعدون إنه يمتكترت نجر لواقع تكساج نو يمهون نو إلال የተቀጠርነው ነገር እዚህ ዱንያ ላይ ኖራችሁ ከዚያንም ሞታችሁ ከሞት በኋላ ተቀስቅሳችሁ እኔ ፊት ቆማችሁ ዱንያ ላይ ባሳለፋችሁት ነገር ተገምግማችሁ ደሞዛችሁን ትቀበላላችሁ የሚለው ቀጠሮ ይረጋገጣል። ከፊሉ ስለፈለገው ከፊሉ ስላልፈለገው ይሆናል አይሆንም ውስጥ አያስገባም ይሆናል በእርግጠኝነት ብሎ አላህ ሱብሓነሁ ወተዓላ ምሎ ያረጋግጥልናል የተማለበት ነገር ምንድን ነው አልሙቅሰሙ ብሄ ይባላል አልሙቅሰሙ ብሄ ማለት የተማለበት ነገር ማለት ነው ወልሙርሰላቲ ዑርፈን ብሎ አላ ስብሓን ወተዓላ ይምላል አላህ ሱብሓነሁ ወተዓላ አላህ ስብሓነሁ ወተዓላ በፈለገው ነገር ይምላል የሚምልባቸው ነገሮች የሚምልባቸው ነገሮች የሱን ክብር ልዕልና የሚገልጹ የአላህን ሱብሓነሁ ወተዓላ ችሎታ የሚናገሩ የተለዩ ፍጥረታት አላህ ስብሓነሁ ወተዓላ ሰዎች እንዲያስተውሉት ሲፈልግ አንድን ነገር በሱ ይምላል ወልሙርሰላት ዑርፋ አለ አርሰለ ማለት አርሰለ ላከ ማለት ነው አርሰለ ላከ ዩርሲሉ ይልካል إرسالا ملاكا مرسل لاكي مرسل تلاكي مالنا والمرسلات تلاكي وجه مالنا عرفا والمرسلات عرفا عرفا مالت متتابعا مالنا عرفا مالت متتابعا بتكتاتاي ተላኪዎች ወይንም ተከታትለው በሚላኩት የንፋስ ኃይላት እምላለሁ ይላል አላህ ስብሓነ ወተዓላ። ወልሙርሰላት ዑርፈን ተከታታይ ሆነው በሚላኩት የንፋስ ኃይሎች እምላለሁ ይላል አላህ ስብሓነ ወተዓላ። ዳመናን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ ተከታትለው በሚላኩ ሙርሰላት ተከታትለው በሚላኩ የንፋስ ኃይሎች እምላለው ይላል። ፈልዓሲፋት ዓስፈን ዓሶፈ ማለት በኃይል ነፈሰ ማለት ነው። ዓሶፈ በኃይል ነፈሰ ማለት ነው። ዓሶፈ ያዕሲፉ ይባላል። ዓስፈን በኃይል መንፈስን ፈልዓሲፋቲ ዓስፈን በኃይል መንፈስን ነፋሾች በሆኑ የንፋስ ኃይሎች አሲፋት ነፋሾች ፈልዓሲፋት ዓስፈን በኃይል መንፈስን ነፋሾች በሆኑ የንፋስ ኃይሎች እምላለሁ ወናሽራቲ ነሽራን ነሸረ ማለት ዘረጋ ወይንም በተነ ማለት ነው። ነሸረ ማለት ዘረጋ ወይንም በተነ ማለት ነው። ወናሽራቲ ነሽረን ነሽረን መበተንን ነሸረ የንሽሩ ነሽረን ወናሽራቲ ነሽረን መበተንን በታኞች በሆኑ ናሽራት በታኞች ነሽረን መበተንን መበተንን በታኞች በሆኑት የንፋስ ኃይሎች እምላለሁ ይላል አላህ ምንን ነው የሚበትኑት ዳመናን የሚበትኑት ዳመናን ነው የተከመረውን ዳመና ሩካማ ይላል የተከመረውን ዳመና ይበትኑታል ፈልፋሪቃቲ ፈርቀን ፈረቀ ማለት ለየ ማለት ነው ለየ ፈርቀን መለየትን ፋሪቅ ለይ ማለት ነው ፋሪቃት ለይዎች ፈልፋሪቃት የፈርቀን መለያየትን ለይዎች በሆኑት የንፋስ ኃይሎች እምላለሁ ምንን ነው የሚለዩት የሚለዩት የሚለያዩት የተከመረውን ዳመና ነው ክትፍትፍ ያደርጉታል ከዛን አላህ በሱረቱ ሩም ፈተረል ወድቃ የኽሩጁ ሚን ኺላሊህ የዝናብን እንጥብጣቢ ከመሃከሉ ሲወጣ ታያለህ ይላል እና ፈልፋሪቃቲ ፈርቀን መለያየትን ለዮች በሆኑት የንፋስ ኃይሎች እምላለሁ ይላል። ከዚህ ቀጥሎ ፈልሙልቂያቲ ዚክራ ይላል። ዚክር ማለት ተግሳጽ፣ ትውስታ፣ ምክር ከአላህ ወደ ሰዎች ይተላለፍ ዋህ ማለት ነው። ዋህ መለኮታዊ ራእይ ያ ዚክር ነው። ሙልቅያት የሚለው አልቃ ለሚለው አረብኛ ኢስሙ ፋኢል ነው አልቃ አወረደ ዩልቂ ያወርዳል ኢልቃአን ማውረድን ሙልቂ አውራጅ ነው ሙልቅያት አውራጆች ፈልሙልቅያት ዚክረን ተግሳጽን ምክርን አውራጆች በሆኑት የመላይካ ኃይሎች እምላለሁ ይላል አላህ መላይኮች መለኩል ወህይ ጅብሪል እና ግብረአበሮቹ ይሄን ይዘው ይወርዳሉ ማለት ነው ለምንድን ነው ዚክር ከአላህ ስብሓን ወተዓላ ዘንድ ወደ ሰዎች የሚተላለፈው ቢባል ዑዝረን አንደኛ ዑዝረን ማለት ምክንያትን ሊያብራራ ዑዝር ማለት አንድ ሰው ለምን ጠፋህ ከተባለ የጠፋሁትማ በእንዲህ በእንዲህ በእንዲህ ምክንያት ነው ብሎ የሚደረድረው ንግግሩ ዑዝር ነው የሚባለው። ዑዝር ይባላል፣ ምክንያት ማለት ነው። ዑዝረን ምክንያትን ለመንገር ለምሳሌ የስአሉነካ አኒል መሂድ ስለ ሐይድ ይጠይቁሃል። ቁል ብለህ በልና ስለ ሐይድ መልስ ስጣቸው እንዲህ እንዲህ ብለህ የስአሉነከ አኒል አንፋል የሆነ ነገር ለምን ሆነ የሚለውን የሚያብራራ ሲሆን ዑዝረን ይባላል ኑዝር ማለት ደግሞ ኑዝር ማለት ለመምከር ለመገሰጽ ጥፋት ላይ የተጣዱ ሰዎችን ከጥፋታቸው እንዲመለሱና በመልካም ነገር ላይ እንዲጣዱ ለመምከር መለኮታዊ መልእክትን ይዘው ወራጆች በሆኑት የመላይካ ኃይሎች ማለት ነው ቢወርደው ዑዝረን አው ኑዝራ ዑዝረን ማለት ምንድነው ምክንያትን ለማብራራት መልስ ለመስጠት ኑዝረን ማለት ደግሞ ለማስጠንቀቅና ለመገሰጽ ማለት ነው ከዛን አላህ Subhanahu Ta'ala በእነኚህ ነገሮች ሁሉ ምሎ ምን ይላል ኢነማ ቱዓዱና ለዋቂዕ ኢነማቱ አዱና እነሆ የምትቀጠሩት ነገር ቅያማ ከሞት ተቀስቅሶ አላህ ስብሓን ወተዓላ ፊት መቆም ለዋቂዑን ለዋቂዕ የሚሆን የሚከሰት ነገር ነው ይላል ዋቂዕ ማለት ወቃዓ ከሚለው የአረብኛ ቃል የተወሰደ ነው ወቃዓ ሆነ ተከሰተ የቀዑ ይከሰታል ውቁዕ ይባላል መከሰትን ዋቂዕ ተከሳች ወይንም የሚሆን ነገር ማለት ነው ኢነማ ቱዓዱና እነሆ የምትቀጠሩት ነገር ነገር የሚለው የታለ ማነች ኢነ ማ እነሆ ያ ነገር ምኑ ቱዓዱን አለዚ ቱዓዱን ያ የምትቀጠሩት ነገር ለዋቂዑን መቼ ነው የሚከሰተው የሚል ጥያቄ ቢነሳስ መልሱ ፈኢዘ ኑጁሙ ጡሚሰት አኑጁም የሚለው ጀመኡ ነጅሚን ነጅም ማለት ኮኮብ ማለት ነው ፈኢዘ ኑጁሙ ከዋክብት ጡሚሰት ብርሃናቸው በሚጠፋ ጊዜ ጠመሰ ማለት ሰረዘ አጠፋ እይታው እንዲሰወር አደረገ ማለት ነው። ፈኢዘ ኑጁሙ ጡሚሰት ከዋክብት ብርሃናቸውን ባጡ በተጠፉ ጊዜ ይከሰታል። ይህ ወኢዘ ሰማኡ ፉሪጀት ፉርጃ ማለት ቀዳዳ ሽንቁር ነው። ወኢዘ ሰማኡ ፉሪጀት ሰማይም በምትቀደድበት በምትሰነጣጠቅበት ወይንም ሽንቁርቁር በሚበዛባት ጊዜ ይከሰታል። ወኢዘል ጅባሉ ኑሲፈት ነሰፈ ማለት በተነ አንኮታኮተ ማለት ነው። ነሰፈሁ ይባላል። ወየስአሉነከ አኒል ጅባሊ ፈቁል የንሲፉሃ ረቢ نصفا اندعلو وإذا الجبال تراروچم نصفت بمبتنوبت بمين كتا كتبت ألت يرقاقت عال يه وإذا الرسل أقتت رسل مالت جمع رسول رسول يميلو قال يبزومت أريانو رسل ወኢዘ ሩሱሉ መልእክተኞቹም ኡቂተት ኡቂተት ይላል ጊዜ በተያዘላቸው እለት ለምን ኡቂተ የሚለው ወቅት ከሚለው የተያዘ ነው። ለምንድን ነው ጊዜ የተያዘላቸው? መስካሪዎች ሊሆኑ ዘንድ መስካሪዎች ሊሆኑ ዘንድ ፈከይፈ ኢዛ ጂእና ሚን ኩል ኡመትን ቢረሱልን فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا إلى سورة النساء لأي يوم أجلت لأي يوم ለዛች እለት ማለት ነው ኡጅለት አለ ለተቀጠረችው ኡጅለ ማለት ተቀጠረ አይ ጁዒለ ለሁ አጀል ማለት ነው። አጀል ተደረገለት። ስለዚህ ወኢዘ ሩሱሉ ኡቂተት አለና አሩሱሉ ኡጅለት ነው። ሁለት ኡቂተትና ኡጅለት ኡቂተትም ኡጅለትም አንዱ አንዱን ያብራራል። አጀል ማለት ቀጠሮ ነው። ሊአይ የውሚን ኡጅለት ማን ነው ኡጅለት የሚለው ውስጥ ያለው ታ የመጨረሻው ታ ታኡ ተእኒስ ወዴት ነው የሚመለሰው? ታኡ ተእኒስ ኡጅለት የሚለው ታኡ ተእኒስ ወዴት ይመለሳል? ወደ ሩሱል ይመለሳል። ወደ ሩሱል ይመለሳል። ከዚህ በፊት ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት ብለን እንዳየ ነው ሊአይ የውሚን ኡጅለት የሚለው ታ ወደ ሩሱል ነው። ወይዘ ሩሱሉ ቂተት አለ ለመልእክተኞቹም ኡቂተት ጊዜ በተበጀላቸው እለት አለ። የትኛው እለት? ሊአይ የውሚን ኡጅለት አለ። መልእክተኞቹ ቀጠሮ በተያዘላቸው እለት በተያዘላቸው ወቅት ቀጠሮ ይቀርቡና ወይ ለህዝቦቻቸው ይመሰክራሉ ወይ በህዝቦቻቸው ላይ ይመሰክራሉ ማለት ለመቼ ሊየውም ልፋስል አለ ለመለያው እለት ፋስል ማለት ፋሰለ ለየ በሁለት ሰዎች መሃል ፈረደ فردنا استلا لفا ما لنا ليوم الفصل لفردو إلت لملياو إلت تلال تادع وما أدراك ما يوم الفصل ما أدراك من أصوك عندي علت إياك إيه استفهام يبالا تفخيمي ነገሩን ለማግነንና ትልቅነቱን ለመግለጽ ነው ይሄ ጥያቄ ወማ አድራከ ማ የውሙ ልፈስል የፍርዱ ዕለት ሲባል ምን አሳወቀ ምን ተረዳህ አለና አላህ ወማ አድራከ ማ የውሙ ልፈስል ቀጥሎ አላህ ወይሉን አለ የውመኢዝን ልልሙከዚቢን ከዚህ ቃል ውስጥ ወይሉ የውመኢዝን ልልሙከዚቢን በዚህ ሱራ ውስጥ ስለሚደጋገም አሁን በደንብ እንነጋገር። ሙከዚቢን የሚለው ከሚለው የተያዘ ነው። ሙከዚብ የሚለው ከዘበ የሚለው ኢስሙ ፋኢል ወይንም የገቢር ስም ነው። ከዘበ አስተባበለ አስዋሸ ማለት ነው ዩከዚቡ ያስተባብላል ያስዋሻል مكذب አስተባባይ ማለት ነው ሐቅ የሆነውን ነገር ሐቅ አይደለም የሚል አስተባባይ ይባላል مكذبون አስተባባዮች ማለት ነው preposition ወይንም حرف لام ሲገባበት ደግሞ للمكذبين ይሆናል المكذبون للمكذبين ወይል ማለት ደግሞ በሁለት ተፈስሯል አንደኛው ወይል ማለት በጀሃነም ውስጥ ያለ የእሳት ጉርጓድ ዋድ ሸለቆ ነው ተብሏል በአረቦች ዘንድ ግን ወይል የሚለው የዛቻ ቃል ነው ከሊመቱ ተህዲድ ይሉታል ወይሉን ለካለ ዋልህ ዋጉድህ ማለት አንተ ማጠብቀው የማትፈልገው ነገር ይሆንልሃል ለማለትና ማስፈራሪያ መዛቻ ቃል ነው ይሄ ይሄ ሐረግ ይደጋገማል ወይሉ የውመኢዝን ልልሙከዚቢን ወይሉን የውመኢዚን ሊልሙከዚቢን ሊልሙከዚቢን ለአስተባባዮች የውመኢዚን በዛን ዕለት ወይሉን እንዲህ ለአስተባባዮች የውመኢዚን በዛን ዕለት ወይሉን ዋላቸው ዋላቸው ያንቀላ አስተባባዮች ከዛን አላህ ለምን ያስተባብላሉ ለምን ከመስመር ይወጣሉ ለምን ድንበር ያልፋሉ? ከነሱ በፊት በነበሩት አስተባባዮች አይመከሩም? ከነሱ በፊት የነበሩት መልእክተኞችን ያስተባበሉት እነርሱን አይተው ነግበኔ አይሉም? አላህ ከዚህ በፊት ያሉ የነበሩ ከሃዲዎችን ያጠፋ መሆኑን አለም ኑህሊኪል አወሊን ይላል። አህለከ ማለት አጠፋ ማለት ነው አህለከ ዩህሊኩ ኢህላከን አለም ኑህሊኪል አወሊን ቀደምቶችን የመጀመሪያዎቹን አስተባባዮች ማለት ነው አላጠፋንምን ثم نتبعهم الآخرين ثم نتبعهم الآخرين ከዚያንም የመጨረሻዎቹን አላስከተልንምን ወይንም አለም የሚለው አለም ኑህሊክ ሱመ ኑትቢዕ አለም ለም የምትለዋ ቃል ለም የሊድ ወለም ይውለድ ላይ እንዳየናት ፊዕሉን የሱኩን ምልክት እንዲኖረው ታደርጋለች አለም ኑህሊክ አወሊን አለ አላህ ቀደምቶችን አላጠፋንም ምን አለና ቀደምቶችን እንዳጠፋ ነው አለ ሱመ ከዚያ በኋላ ኑትቢዑሁም አልአኺሪን የመጨረሻዎቹ ከሃዲዎቹንም እነሱን እናስከትላለን አብረን ደባልቀን እናጠፋለን ከዛሊከ ልክ እንዲሁ አንደኛ ቀደምት ካዲዎችን እንዳጠፋ ነው። ሁለተኛ ቀጣይና እስከ መጨረሻ ያሉትን አጥፊና አስተባባዮች ከመጀመሪያዎቹ ጋር አስከትለን እንደምንቀጣው ሁሉ ከዛሊከ ነፍዓሉ በእንዲሁ መልክ ልክ እንደዚሁ እናደርጋለን ነፍአሉ እናደርጋለን ቢልሙጅሪሚን በአመፀኞች ሁሉ مجرم ማለት አጅረማ የሚለው እስሙ ፋኢል ነው አጅረማ ወንጀል ሰራ ማለት ነው አፈነገጠ يجرم إجراما مجرم ይባላል ሰውየው كذلك نفعل بالمجرمين አለና ወይሉን ዋላቸው የውመኢዚን በዛን እለት للمكذبين ላስተባባዮች ይላል ከዚህ ቀጥሎ አላህ ሱብሓነሁ ወተዓላ ቻይ እንደሆነ ሰዎችን ኢነማ ቱዓዱነ ለዋቂዕ እነሆ የምትቀጠሩት ነገር የሚሆን የሚከሰት ነው ብሎ አላህ ስብሓን ወተዓላ ቃል እንደገባ ሁሉ መፈጸም የሚችል ለመሆኑ ጠቋሚ የሆኑ ነገሮችን ይነግረናል ሰዎች እንዳይጠራጠሩ ማለት ነው ምን ይላል አላህ አለም ነክሉኩም ከለቀ ፈጠረ ነው አለም ነክሉኩም ምን ነው አልፈጠርናችሁም ምን ሚማ መሂን መሂን ደካማ ማለት ነው ማ ውሃ ነው ሚማ ኢመሂን ደካማ ከሆነ ውሃ ይላል የፍቶት ጠብታ ማለት ነው የሴቷም የወንዱም ፈጀዐልናሁ ከዛ በኋላም አደረግነው ይላል አላህ ራሱን ሲያከብር ነው አደረግነው ፊ ቀራሪን መርጊያ ነው ቀራር ማለት መርጊያ ቦታ አደረግነው መኪኒን የተመቻቸ ይላል ማህፀን ነው ማህፀን ቀራር መኪን ይባላል የተመቻቸ ቦታ እስከ መቼ ዘጠኝ ወር ከዛ ቢረዝም እናትም ልጅም ይጎዳሉ ኢላ ቀደሪም ማዕሉም አለ ቀደር ልክ ነው ማዕሉም እስከሚታወቅ ጊዜ እስከሚታወቅ የጊዜ ልክ ማለት ነው ቀደር ማዕሉም ዘጠኝ ወር ከምናምን ከዛን አላህ ምን አለ ፈቀደርና ወሰንን አለ ጊዜውን የልጁን ቁመት መጠኑን ከዛን አላህ ፈኒዕመል ቃዲሩን እኛ ወሳኞቹ ምንኛ ያማርንነን ይላል አላህ ፈኒዕመል ቃዲሩን ፈስብሓንላህ ወይሉን ወዮላቸው የውመኢዚን በዛን ዕለት የቅያማ ዕለት ሊልሙከዝቢን ላስተባባዮች ይላል አሁንም አላህ ሱብሓነሁ ወተዓላ አሁንም አላህ ሱብሓነሁ ወተዓላ ይሄም በማድረግ ላይ ሰዎችን በመቀስቀስ ላይ ቻይ ለመሆኑ ሌላን ጠቋሚን ነገር ይነግረናል አላህ አለም ነጅዓል ልአርض ኪፋታ አሕያአን አምዋታ وجعلنا فيها رواسي شامخات وأسقيناكم ماء فراتا سبحان الله ألم نجعل الأرض እኛ ምድርን አላደረግንምን ይላል አላህ ራሱን ሲያከብር ነው እዚህ ላይ ያለው እኛ የሚለው ዘ ሮያል ዊ ነው ብለናል የንጉሳን እኛ ማለት ነው አላህ ስብሓን ወተዓላ ብቸኛው አምላክ ራሱን ሲያከብር ሲያተልቅ እኛ ብሎ ይጠራል አለም ነጅዓል ልአርض ምድርን አላደረግንምን ኪፋተን ሰብሳቢ ማለት ነው ከፈተ ማለት እቅፍ አድርጎ ስብስብ አድርጎ ያዘ ማለት ነው ስለዚህ ኪፋታ አለ ምድርን ሰብሳቢ አቃፊ አላደረግንምን ለእናንተ ማለቱ ነው አላህ አህያአን ይሄ ሐል ይሉታል ህያው ሆናችሁ ሳለ ሰዎች ህያው ሆነው በምድር ላይ ይላወሳሉ ከምድር ቀበሌዎች ሳይወጡ ማለት ነው ወአምዋተን ሙታንም ሆናችሁ በምድር ሆድ ውስጥ የምትቀበሩ ስትሆኑ ማለት ነው ስለዚህ አህያአን ወአምዋታ ወጀዓልና አለ ወጀዓልና አደረግንም ይላል አላህ ፊሃ ምድር ውስጥ ረዋሲያ ረዋሲያ የሚለው ራሲያ የሚለው ጀምዕ ነው ራሲያ ማለት ወደ ታች የጠለቀች እና የጠነከረች ማለት ነው እና አላህ ስብሐነ ወተዓላ ተራሮችን ነው ረዋሲ የሚለው ተራሮች አላህ ሲፈጥራቸው ወደ ታች የጠለቁ እና ወደ ላይ በቁመት የዘለቁ ናቸው ወጀዓልና ፊሃ በእሷ ውስጥም በምድር ውስጥ ረዋሲያ ይላል በጣም ወደ ውስጥ የጠለሩ ማለት ነው ሻሚኻት ሻሚኻት ማለት ደግሞ ግዙፎች ማለት ነው ሻሚኽ የሚባለው በጣም ግዙፍ ለአይን ማለት ነው ትልቅ ሆኖ የሚታይ ሻሚኽ ይባላል። በዚህ ሻሚኻቲን በጣም ግዙፍ የሆኑ ወደ ታች የጠለቁ ወደ ላይ የዘለቁ ተራሮችን በውስጡ አስቀመጥን ይላል። ወአስቀይናኩም አጠጣናችሁም አስቃ ማለት አጠጣ ማለት ነው። ወአስቀይናኩም አጠጣናችሁም ማአን ውሃን ፉራተን ይላል። ፉራታ ማለት ፉራታ ማለት ጥም አርኪ ጥም ቆራጭ ማለት ነው። ጥም አርኪ ጥም ቆራጭ ፉራት ይባላል። ስለዚህ ፓላተብል የሆነ ሲጠጡት ጥም ቆራጭ የሆነን ውሃን አጠጣናችሁ ይላል። አላህ ስብሓነ ወተዓላ በሱረቱል ዋቂዓ አላህ ያድርሰንና በአማን እናየዋለን እዛ ላይ አላህ ምን ይላል አፈረአይቱሙል ማአ አለዚ ተሽረቡን የምትጠጡትን ውሃ አያችሁን አስተዋላችሁን ይላል አላህ አፈረአይቱሙል ማአ አለዚ ተሽረቡን አአንቱም አንዘልቱሙሁ ሚነል ሙዝኒ እናንተ ናችሁ እንዴ ከዳመና የምታወርዱት አምን ይላል አአንቱም አንዘልቱሙሁ ሚን አልሙዝኒ አም ናሕኑ ልሙንዚሉን ወይስ እኛንን አውራጆቹ ይላል አላህ ከዳመና በዝናብ አማካኝነት የሚያወርደው አላህ ነው ከዚያንም ለው ነሻኡ ብንፈልግ ኖሮ ጀዓልናሁ ኡጃጀን ይላል መርጋጋ ጨዋማ እናደርገው ነበረ ፈለውላ ተሽኩሩን ምን አለ ብታመሰግኑ ጥማርኪ የሆነን ውሃ እየጠጣችሁ ማለቱ ነው ምን ይባላል ውሃ አዚዙን ፊ አደሚሂ የታጣ ጊዜ እንደሱ ውድ ነገር የለም እንደ ውሃ ማለት ነው وأسقيناكم ماء فراتا ويل يومئذ للمكذبين ዋላቸው ያን ጊዜ ለአስተባባዮች የለም ከሞት መቀስቀስና አላህ ፊት መቆም ላሉ ሰዎች ይባላሉ እነኚህ ሰዎች انطلقوا ሂዱ إلى ما كنتم به تكذبون። إلى ወደ ማለት ነው ما بمعنى الذي ያ ነገር ማለት ነው እንጠሊቁ ኢላ ማ ኩንቱም ብሂ ቱከዚቡን ብሂ ቱከዚቡን በሱ ሳታስተባብሉ ኩንቱም ወደ ነበራችሁት ኢላ ነው ወደ ወደ ነበራችሁት ሂዱ ይባላሉ። ቅጣት ነው ያ የጀሃነም ቅጣት ነው። ሂዱ ይባላሉ ወደዛ። ማብራሪያው እንጠልቁ ሂዱ ኢላ ዚልን ወደ ጥላው ማለት ነው። ወደ ጥላ ዚል ጥላ ነው። ይሄ ጥላ ዚ ሰላሲ ሹዓብ የሶስት ቅርንጫፍ ባልተቤት የሆነ ይላል። ጀሃነም ሶስት ጢስ ማስወገጃ ቀዳዳ አላት። በእነኚህ ሶስት ቀዳዳዎች የጀሃነም ጢስ ይወጣ ይወጣና ከዛን ከዛን ዳመና ይሰራል። ይህንን ዳመና አላህ ስብሓነ ወተዓላ በሱረቱል ዋቂዓ አሁንም በሱረቱል ዋቂዓ ላባሪድን ወላ ከሪም ይለዋል። ላባሪድ ማለት ቀዝቃዛ ያልሆነ ወላ ከሪም ደግሞ ለእይታም የማያምር አስጠሊታ የሆነ ዳመና ጥላ ነው ይሄ ኢላ ظልም ወደ ጥላ ሂዱ ይባላሉ ፊ ሰላሲ ሹዓብ የሶስት ቅርንጫፍ ባልተቤት ሶስት ቦታ የተከመረ ወደ ሆነው ሂዱ ይባላሉ። ከዛን አላህ ምን አለ? ላ ዘሊሊን የሚያንጣልል አይደለም ማለት ጥላ የሚታወቀው ከፀሐይ ሐሩር ከፀሐይ ቃጠሎ ሲያድን ነው። ያ ግን ላ ዘሊል ጥላማ ወይንም የሚያንጣልል አይደለም። ወላ ዩግኒ የሚያተርፍም አይደለም ሚነላሃብ ይላል አያተርፍም ሚነላሃብ ማለት ከጀሃነም ወላፈን ከእሳቱ ምላስ ከቃጠሎ ለሃብ ማለት ያ ነው ከዛ አያተርፍም ይላል ከዚያን ጀሃነም ስትቀጣጠል ደግሞ ኢነሃ እሷ ጀሃነም ተርሚ ትወረውራለች ወይንም ታስፈነጥቃለች ቢሸረሪን ሸረር ማለት የእሳት ፍንጣቂ ቃንቄ የሚሉት ነው ከልቀሱር ከልቀሱር አንዱ እንደ ትልቅ ህንፃ ነው ይላል قصر ማለት ህንፃ ነው building ስለዚህ ترمي بشرر إنها ترمي بشرر كالقصر አለ ስብሓንላህ እነኚህ ጀሃነም ሲቀጣጠል የሚስፈነጠሩት ፍንጣቂዎች ቃንቄዎች ከአነሁ ይመስላል እሱ ይላል አንዱ ፍንጣቂ ጅማለቱን ግመሎች ይመስላል ሱፍሩን ዳለቻማ ዳለቻ ወይንም አመዳማ እንደዛ አለ ሱፍር የሚባለው ሱፍር የሚባለው ዳለቻ ወይንም በእንግሊዘኛ የሎ ቢጫ ማለት ነው። ሱፍር ይሉታል። ቢጫ ወይንም ዳለቻማ ግመል አይነት ይመስላል ይላል። ወይሉ የውመኢዝ ልልሙከዚቢን ለአስተባባዮች ያን ጊዜ ወዮላቸው ይላል። ይባላሉ ሃዛ ይህ የውሙ ይላል አላህ እለት ነው ላንጢቁን እነርሱ የማይናገሩበት እለት ነው በሱረቱ ኢብራሂም ወዓሚየት ዓለይሂም ልአንባኡ ዜናዎች ሁሉ ይደበቁባቸዋል ድንግር ያለው ሰው መናገር አይችልም ይንተባተባል አላሁመ ነጅና هذا يوم لا ينطقون ولا يؤذن لهم ለነርሱም ለእነርሱም እና ፈያዕተዚሩን ችግራቸውን አይናገሩም ይላል ኢዕተዘራ ችግሩን ተናገረ እንዲሆኜ እንዲሆኜ ማለት ነው የቂያ ማለት ሰዎች ችግራቸውን መናገራቸው አይቀርም ግን ዑዝሩን የትበዑሁ አፍውን ማለት ነው ይቅርታን የሚያስከትል ምክንያት ድርደራ የላቸውም ማለት ነው ምክንያቱም አላህ እዚሁ ሁሉን ነገር አስጠንቅቋል አስጠንቅቋል ተዉ ያኔ ጸጸት አይጠቅምም መመለስ አይጠቅምም ዛሬ ነው እድሉ ብሏልና አላህ اللهم نجنا ወይሉን ዋላቸው የውመ ኢዚን በዚያን እለት ሊልሙከዚቢን ላስተባባዮች ይላል ሃዛ የውሙ ልፈስሊ ይህ የፍርዱ እለት ነው ይባላሉ ጀማዕናኩም እናንተን ሰበሰብናችሁ እናንተን ብቻ ሳይሆን ወልአወሊና የመጀመሪያዎቹንም ቀዳሚዎቹንም ከእናንተ በፊት የነበሩትንም ሰበሰብን ይላል አላህ ፈኢን ካነ ለኩም ከይዱን ሴራ ካላችሁ ከዚህ የምታመልጡበት ወይንም ደግሞ በሚቀጣችሁ አካል ላይ ቅጣት የምታደርሱ ወይንም አጸፋ መመለስ የምትችሉ ከሆነ ፈኪዱን ይላል አላህ። ዱንያ ላይ ብዙዎች የአላህን ዲን በድለው አላህን የሸወዱ መስለው ሙእሚኖችን ክደው አሳልፈው ሰጥተው በብዙ ሴራ በብዙ ደባ የአላህን ባሮች አሰቃይተው ቆይተዋልና አላህ ሱብሓነሁ ወተዓላ ይሄ ቅያ ማለት ወይን ካነ ለኩም ከይዱን ለእናንተ ሴራ ካላችሁ ምክክር ዱን እስኪ አሲሩ በኔ ላይ ይላል ፈኪዱኒ ነው በኔ ላይ አሲሩ ወይሉ የውመኢዝን ልልሙከዚቢን ዋላቸው በዚያን ዕለት ላስተባባዮች አለ ይሄንን አላህ ስብሓን ወተዓላ የጀሃነምን ሰዎች ድርሻ ከተናገረ በኋላ ደግሞ ኢነል ሙተቂና እነሆ ጥንቁቆቹ እነሆ አላህን ፈሪዎቹ ፊ ظلال آه، اللهم لك الحمد في الأولى والآخرة لك الحمد كما ينبغي لجلال وجهك وعظيم سلطانك لك الحمد ملء السماوات وملء الأرض وملء ما شئت من شيء بعد لك الحمد على نعمة الإسلام ولك الحمد على نعمة القرآن لك الحمد أن جعلتنا مسلمين